بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده زاري بشيخ الإسلام ابن تيمية يتطافتشون عقيدة الواسطية نجمرا لن عقيدة الواسطية أتري على كتاب بتون من قوان بركاتا إلى وشنتك لا يازتش ምርጥ የአቂዳ ኪታብ እንደሆነች ዑለሞች ይመሰክራሉ። በርካታ ዑለሞቻችንም ይህንን የአቂዳ ኪታብ አስተምረውታል። እነ እብን ዑሰይሚን፣ እነ ሳሌሕ አልሸይኽ፣ እነ ፈውዛን ሌሎችም በርካታ ዑለሞች ይህንን አስተምረዋል። ቢስሚላህ ራህማን ራሂም አሉ። በነገራችን ላይ ይህንን አቂደቱል ዋስጥያን ከጻፉ በኋላ ሼኹል እስላም በርካታ ጭቅጭቅ ተነስቶ ነበረ። የቢድዓ ሰዎች እዚች አቂደቱል ዋስጥያ ላይ በሰፈረው አንዳንድ የአቂዳ መሳላዎች ላይ ብዙ ነቀፌታዎችን አቀረቡ። ሸይኹል እስላም በዚች አቂደት ልዋስጥያ ውስጥ ከጻፍኳቸው ነገሮች በአንድ ሐርፍ በአንዲት ሐርፍ የሰለፎችን አቋም ነቅፌ እንደሆነ ሶስት ዓመት ጊዜ ልስጣችሁና አቅርቦልኝ ቢላቸውም በሶስት ዓመት ጊዜ ውስጥም ሊያቀርቡ አልቻሉም። ቢስሚላህ ራህማን ራሂም አሉ። ቢስሚላህ ጃርና መጅሩር ይሉታል። በአላህ ስም ብሎ ሲባል ይሄ የሚንጠለጠል ነገር ይኖራል። ሙተዓሊቁን ቢመሕዙፍ የወደቀው ነገር ምንድን ነው ሲባል ዑለሞች ምን ይላሉ? ቢስሚላሂ ያኔ ጀምራለሁኝ ማለት ነው። ማን ነው ቢስሚላሂ አክቱቡ የሚጽፍ ሰው ከሆነ ቢስሚላሂ አክቱቡ ይሆናል። የሚበላ ከሆነ ቢስሚላሂ አኩሉ ይሆናል። የሚጠጣ ቢስሚላሂ አሽዑቡ ይሆናል ማለት ነው። አንዳንዶቹ ቢስሚላሂ አብደው ጭራሽ ቢስሚላሂ በአላህ ስም እጀምራለሁኝ ለማንኛውም ነገር ማለት ነው ይላሉ። ወላሁ አዕለም። አራሕማን ራሒም አላህ የአላህ ስብሓነ ወተዓላ ስም ነው። الرحمن الرحيم በእርግጥ አላህ የሚለው ስም ከኢላህ ሙሽተቅ ተሰንጥቆ የመጣ ነው ወይስ ደግሞ ኢላህ ከሚለው ማለት ነው። ኢላህ እንግዲህ አምልኮ የሚገባው የሚመለክ ማለት ነው። ከዛ የመጣ ነው ወይስ አይደለም የሚለው ላይ አንዳንዶቹ ኢላህ ከሚለው የመጣ ነው አላህ ስብሓነ ወተዓላ አላህ የሚለው ስም ሲሉ፣ ሌሎቹ ደግሞ አይደለም አላህ የሚለው ስም ሙሽተቅ አይደለም የአላህ ስብሓን ወተዓላ ስም ነው ከምንም ያልመጣ الرحمن الرحيم الرحمن እና رحيم رحمة ከሚለው ቃል የመጣ መሆኑ ይጠቆማል በዑለሞች ነገር ግን አራሕማን እና አራሒም የሚለው ልዩነቱ ምንድን ነው የሚለው ላይ አንዳንድ ዑለሞች አራሕማን የሚለው በራሕመት እየተሞላ ማለት ነው በአረብኛ ቋንቋ በፈዕላን ወዝን ፈዕላን በሚለው ወዝን ሚዛን የሚመጣ ቃል በአንድ ነገር መሞላቱን ያሳያል። ያ በዛ ቃል የምንገልጸው የምንመጥነው ነገር ይላሉ። ለምሳሌ ረጁሉን ገድባን ይባላል። በጣም በቁጣ የተሞላን ሰው ገድባን ፈዕላን በሚለው እንትን ወዝን መጥቶ ገድባን እንላለን። ሰክራን ይባላል። የሰከረን ሰው እንደዚሁ ማለት ነው እና ረህማን የሚለው በእዝነት እየተሞላ ማለት ነው ይላሉ። ሁለተኛው ረሂም ደግሞ እዝነቱ ወደ ባሮቹ ደራሽ የሆነ ማለት ነው። ያኛው አላህ ስብሓነሁ ወተዓላ በሰፊ ረሕመት ይመጠናል ሲሆን ይሄኛው ደግሞ ያ ሰፊ ረሕመቱ ይደርሳል ማለት ነው ይላሉ ረሒም የሚለው። ሌሎች ዑለሞች አራሕማን የሚለው እዝነቱ ለሁሉም ባሮቹ ደራሽ ነው ለሙሚኑም ለካፊሩም ሲሆን ረሂም የሚለው ደግሞ ረሒም የሚለው ደግሞ እዝነቱ ለሙሚኖች ብቻ ደራሽ የሆነ ማለት ነው ይላሉ። ለዚህ መረጃ ሲያመጡ ፈውዛን ይህንን መርጠዋል። መጀመሪያ ያለውን ደግሞ እነ እብኑል ቀይም፣ እብን ዑተይሚን ሌሎችም መርጠውታል። ከሻሪሖች ፈውዛን ይህንን መርጠዋል። ለዚህ መረጃ ሲያመጡ እነ ፈውዛን ወካነ ቢልሙእሚኒነ ረሒመን ወካነ ቢልሙእሚኒነ ረሒማ የሚለውን ያመጣሉ። فالحمد لله አሉ ውዳሴ ምስጋና ለአላህ ስብሓነ ወተዓላ ነው። الذي أرسل رسوله بالهدى أرسل رسوله ملتنيون يلاكا رسوله محمد عليه الصلاة والسلام ملتنيون محمد يلاكا هنا الله سبحانه وتعالى مسقنا وداسي قبر بالهدى هدى يملون ذي العلم النافع تقامي هنا أو كتب لي فسرطان لهم تشوف ጠቃሚ የሆነ እውቀት ወዲን ልሐቅ ዲን ልሐቅ የሚለውን ደግሞ አይ አልዓመል ሳሊሕ መልካም የሆነ ስራ ጠቃሚ በሆነ እውቀትና መልካም በሆነ ስራ ነቢዩን መልእክተኛውን ለላከ አላህ ስብሓነ ወተዓላ ውዳሴና ምስጋና ይገባው አሉ ሊዩظሂረሁ የበላይ ሊያደርገው አለ ዲን ኩልህ በሃይማኖቶች አጠቃላይ ላይ ማለት ነው የበላይ ሊያደርገው መለስ ብለን አንድ ነገር መታየት ነበረበት። ያ ምንድነው? ሁዳ እዚህ ላይ ሂዳያ ሁለት አይነት ሂዳያ እንዳለ ዑለሞች ይናገራሉ። የመጀመሪያው ሂዳያ ሂዳየቱ ዲላላ የሚባለው ሲሆን ይሄ ሂዳየቱ ዲላላ አላህ ስብሓነሁ ወተዓላ ባሮቹን መልካም መንገዱ የትኛው እንደሆነ አሳይቷል። ይሄ ሂዳየቱ ዲላላ ነው የሚባለው። ይህንን ነገር ነብዮች ይችላሉ። በል ነብዮች የሚከተሉ ነብዮችን የሚከተሉ ሙእሚኖችም ይህንን ነገር ይችላሉ። ማመላከት ማለት ነው። የአላህ ስብሓነሁ ወተዓላ ባሮችን ይሄ ነው ትክክለኛ መንገድ፣ ይሄ ነው የተውሂድ መንገድ ብሎ ማመላከት ይችላሉ ነው። ይሄ የሰው ልጅ የሚችለው ነገር ነው። ቅን መንገድ ላይ ያለ ማለት ነው። ሁለተኛው ሂዳየት ተውፊቅ የሚባለው ግን ይህንን ሂዳያ ሰው ልጅ ልብ ውስጥ አድርጎ ቀጥተኛው መንገድ ውስጥ ማስገባት ግን አላህ ስብሓነሁ ወተዓላ ብቻ የሚችለው ነገር ነው። ይህኛው ነው እንግዲህ ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻ አንተ የወደድከውን ሰው አትመራም፣ ነገር ግን አላህ ስብሓነሁ ወተዓላ የሻውን ይመራል የተባለው እንዲህ አይነቱ ሂዳያ ላይ ነው። ሌላኛው ላይስ ወኢነከ ለተህዲ ላ ሲራጢን ሙስተቂም ብሏቸዋል። አንተ ወደ ቀጥተኛው መንገድ ትመራለህ ብሏቸዋል ነቢዩ ዓለይሂ ሰላቱ ወሰላም። ይሄ ምንድን ነው? ቀጥተኛው መንገድ ይሄ ነው ብሎ ማሳየት ነው እንጂ ያን ቀጥተኛ መንገድ ሰዎች ልቦና ውስጥ ማስገባት ግን መጀመሪያ ቅድም እንዳልነው ማለት ነው ለአላህ ስብሓነሁ ወተዓላ ብቻ የሚገባ ነገር ነው። ሊዩظሂረሁ ዐለ ዲኒ ኩሊህ በሁሉም ሃይማኖት ላይ የበላይ ሊያደርገው ማለት ነው። ሁሉም ሃይማኖት ላይ የበላይ ቢያደርገው ወከፋ ቢላህ ሸሂዳ ወከፋ ቢላህ በአላህ ስብሓነ ወተዓላ በቃ ሸሂደን ከምስክርነት በኩል ምስክርነት በአላህ ስብሓነ ወተዓላ በቃ አላህ ስብሓነ ወተዓላ መልእክተኛ ነህ ብሎ ከመሰከረ ጠላቶች ሙሽሪኮች ካፊሮች ይህንን ነገር ቢያስተባብሉም እንኳን የአላህ ስብሓነ ወተዓላ ምስክርነት በቂ ነው ወአሽሃዱ እመሰክራለሁኝ አሉ አላ ኢላሃ ኢላላህ ላ ኢላላህ ብዬ ከአላህ በቀር በእውነት የሚመለክ አምላክ የለም አምልኮ የሚገባው የለም ብዬ መሰክራለሁኝ ኢላህ ብሎ ማለት በአረብኛ ቋንቋ በርካታ የሉጋ ምሁራን እንዳሉት ለምሳሌ እነ እብኑ መንዙር ሳሒብ ልሳን አልዓረብ ማለት ነው ሊሳን ልዓረብ የተባለ ሰፊ የቋንቋ መጽሐፍ ባለቤት የሆኑ እብኑ መንዙር የተባሉ አሊም እንደጠቀሱት ከዛም ሌሎችም እነ የምስባሕ ኪታብ ባለቤት ፈዩሚ ሌሎችም እንደጠቀሱት ይህ ኢላህ የሚባለው ነገር ትርጉሙ በአረብኛ ቋንቋ ማለት ነው። በችግር ጊዜ የሚማጸኑት የሚለምኑት፣ ድረስልኝ ብለው የሚሉት ነው ኢላህ ብሎ ማለት እንጂ ኻሊቅ ማለት ፈጣሪ ማለት አይደለም ነው። ስለዚህ ላኢላሃ ኢለላህን ፈጣሪ የለም አላህ ብቻ እንጂ ብሎ የሚፈስሩ ሙብተዲዓዎች እንደ አሻዒራ፣ ሌሎችም ተብሊቆች የመሳሰሉ የቢድዓ አራማጆች ትክክለኛ ተፍሲር ትክክለኛ ፍቺ እንዳልሰጡት ግልጽ ይሆናል። ይህንን ፍቺ ነው ደግሞ ቁርአንና ሐዲስ ትክክለኛ ፍቺ መሆኑን የሚያረጋግጠው ይህንን ነው። ለምን አላህ ስብሓነ ወተዓላ ቁርአን ላይ ሙሽሪኮችን እንደገለጸው ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ ኸለቀሁነ አልዓዚዙ አልዓሊም ሰማይና ምድርን የፈጠረው ማን ነው ብለህ ብትጠይቃቸው አሸናፊውና አዋቂው አላህ ስብሓነ ወተዓላ የፈጠረው ይልሃል ብለዋል። ይላሉ ብሏል አላህ ስብሓነሁ ወተዓላ። ሌላም ቦታ ላይ እንደዚህ ነው። ከሰማይና ከምድር የሚረዝቃችሁ ማን ነው? ከሙታን ህያውን ከህያው ሙታን የሚያወጣ ማን ነው? ነገሮችን ሁሉ የሚያሰናብር ብለህ ብትጠይቃቸው አላህ ነው ይሉሃል ብሏል አላህ ስብሓነሁ ወተዓላ። ነገር ግን እንዲህ ከማለታቸው ጋር እንዲህ ከማመናቸው ጋር ኻሊቅ ፈጣሪ የሚያበላ የሚያጠጣ አላህ ስብሓን ወተዓላ ነው ብለው ከማመናቸው ጋራ ላኢላሃ ኢላሃ ኢላላህ በሉ በተባሉ ጊዜ ምን አሉ? አጀዓለ ልአሊሃተ ኢላሃን ዋሒዳ እነ ሃዛ ለሸይሁን ዕጃብ አሉ። የሚመለኩ አማልክትን አንድ አምላክ ብቻ አደረገ እንዴ? ይህ በጣም የሚገርም ነገር ነው ብለው ተሳለቁ፣ አስተባበሉ። ስለዚህ እነሱ ጋር የነበረው ችግር ምንድን ነው? ፈጣሪያችሁ ማን ነው ተብለው ላትና ዑዛን አይጠሩ ነበር፣ አላህ ነበር የሚሉት። ግን ለላትና ለዑዛ ከአላህ ጋራ ማለት ነው አምልኮን ይሰጡ ነበር ነው ስለዚህ ላኢላሃ ኢለላህ ፍቺው ትክክለኛው ይህን የሚሆነው ሌላው ላኢላሃ ኢለላህ ሁለት ሩክኖች ይኖሩታል ነፊይና ኢትባት ነው ላኢላሃ ብለን ስንል ነፍይ ነው ኢላህ አምልኮ የሚገባው የለም ብለን እናስወግዳለን ከዛ በኋላ ይህንን አምልኮ ለአላህ ስብሓን ወተዓላ እናሰብታለን ሁለተኛው ኢትባት ይባላል የመካ ሙሽሪኮች እና የአካባቢያ ሙሽሪኮች ኢትባት ያደርጋሉ ለአላህ ስብሓነ ወተዓላ አምልኮ ይገባዋል ይላሉ፣ አምልኮም ይፈጽማሉ። ግን ነፍ የሚባለው ነገር ውስጥ አልገቡም ነበር። ይሄ ነው ሙሽሪክ ያደረጋቸው ትልቁ ነገር። ሌሎችም ተጨማሪ ነገሮች አሉ። ለአላህ ስብሓነ ወተዓላ አምልኮ ይገባዋል ይላሉ፣ ለአላህ ስብሓነ ወተዓላ አምልኮ ያደርጋሉ። ከዛም ለጣዖቶቻቸው ለሙታን አምልኮን ይፈጽማሉ። ዋህደሁ ተእኪድ ነው። ይሄ ማረጋገጫ ማጠናከሪያ ነው። ማጠናከሪያ ነው። ለአላህ ነው የሚገባው ይህ አምልኮ ካለ በኋላ ወህደሁ ብቻውን ማን ላ ሸሪከ ለሁ ተጋሪ የለውም። ይህኛው ዋሕደሁ ብለን ስንል ያጠናዋል። የትኛውን አምልኮ ለአላህ ብቻ ነው የሚለውን ያጠናዋል። ለአላህ ብቻ ማለት ነው። ላሸሪከ ለሁ ስንል ደግሞ ነፊዩን ያጸናዋል ይላሉ። ላኢላሃ የሚለውን ያጸናዋል፣ ያጠናክረዋል። አምልኮ የሚገባው የለም። ስለዚህ አላህ ስብሓነ ወተዓላ ሸሪካ ተጋሪ የለውም፣ ሊኖረው አይገባም ነው። ኢቅራረን ብሂ ወተውሒዳ ይህም ያው አጠቃላይ ነገሩን የሚያረጋግጡ ናቸው። ኢቅራረን ብሂ ወተውሒደን በሱ የማረጋግጥ ሆኜ ወተውሂደን እንደዚህም እሱን አንድ የማረጉኝ ማለት ነው። ወአሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ሙሐመድ ደግሞ መሰክራለሁኝ ሙሐመድ ደግሞ ባሪያውና መልእክተኛው ናቸው። ምስክርነት ሲባል መጀመሪያ ይሄ ምስክርነት በልብ መቋጠር መቻል አለበት። በልብ ከተቋጠረ ከታመነበት በኋላ የግድ ደግሞ በአንደበት ሊነገር ይገባዋል። በልብ ማመን ብቻውን ሙእሚን አያደርግም። ይሄ እንደውም ከሙርጂአም በጣም ሙርጂአነት የጠናባቸው ናቸው ይህንን የሚሉት በልብ ማረጋገጥ ብቻውን በልብ ማረጋገጥ ብቻውን ይበቃል የሚሉት ማለት ነው። እንደዚህ ከተባለ ሙናፊቅም ቢሆን ማን ነው እነ ፊርዓውን እና የመሳሰሉ ትልልቅ ሙሽሪኮችና ካፊሮች ትልልቅ ዒናድ ውስጥ የገቡ ከሃዲያን እዚህ ውስጥ ይካትታሉ ማለት ነው። ምክንያቱም እሱ አምኗል። ሙሳ ምን ነበር ያለው? لقد علمت ما أنزل هؤلاء إلا رب السماوات والأرض بصائر በእርግጥ አውቀሃል እነዚህን ነገሮች እነዚህን ተአምራቶች እኮ አላህ ረቡ ሰማዋት ይወራል የሰማያትና የምድር ጌታ እንጂ ማንም አላወረዳቸውም ይህንን አውቀሃል ብሎታል አላህም በልቦቻቸው እንዳመኑ ተናግሯል ወጀሐዱ ቢሃ ወስተይቀነትሃ አንፉስሁም ብሏል በእሷ ካዱ ነገር ግን ልቦቻቸው አረጋግጣለች ብሏል። እና መጀመሪያ በልብ ይቋጠራል፣ ከዛም በአንደበት ይመሰከራል ነው። በአንደበት መመስከር ብቻውን ደግሞ ዋጋ የለውም። በአንደበት መመስከር ዋጋ አለው ካልን ሙናፊቅ እዚህ ውስጥ ይገባል። አብዱሁ ወረሱሉ ባሪያውና መልእክተኛው ናቸው። አብድ ብለን ስንል ባሪያ ናቸው ረሱል አለህ ሰላቱ ወሰላም የአላህ ባሪያ ናቸው ስለዚህ ሊመለኩ አይገባቸውም ብለን እንላለን ይህ ነገር ደግሞ ምላሽ ይሆናል ለማን በረሱል አለህ ሰላቱ ወሰላም ላይ ድንበር ለሚያልፉ አምልኮን ለሳቸው ለሚሰጡ ሰዎች ምላሽ ይሆናል ወረሱሉሁ መልእክተኛው ናቸው ሲባል ደግሞ ምላሽ ይሆናል ለሚያስተባብሏቸው ነብይነታቸውን ላልተቀበሉ መልእክተኝነታቸውን ላልተቀበሉ ሰዎች ምላሽ ይሆናል ሰለላሁ አለይህ وسلم تسليما مزيدا الله سبحانه وتعالى صلوات يا ورد بساتشو لاي يا الله سبحانه وتعالى الله سبحانه وتعالى صلوات بساتشو لاي يا ورد سنتيك الله سبحانه وتعالى ملائكة زند الساتشون انديا ورد ساتشو مطيقنا وسلم تسليما مزيدا وسلم سلام يا درقاتشو يعني كقولوا له نقر ከጉዳቶች ሁሉ ነፃ ሰላም ያድርጋቸው ተስሊመን መዚዳ እኔ ሶላትን ሰላምን ጭማሪ ያለበት የተጨማመረ ሲሆን በሳቸው ላይ ያውርድ አላህ ስብሓን ወተዓላ አማ ባዕዱ አሉ فهذا ይሄ اعتقاد الفرقة الناجية اعتقاد فرقة الفرقة الناجية የፍርቀቱ ናጂያ ነፃ የምትሆነው የውመል ቅያማ ከጀሃንም እሳት ነፃ የምትሆን ቡድን እምነት ነው አሉ። አልመንሱራ የምትረዳ የሆነች ምን ይላሉ? ይህ አገላለጽ ፊርቀቱ ናጂያ የሚለው የውመል ቅያማ ላይ ያላቸውን ዕጣ የሚያመላክት ነው። ምክንያቱም ከጀሃንም እሳት ነፃ ይሆናሉና። አልመንሱራ የተረዳች ብለን ስንል ደግሞ ዱንያ ላይ የው ቅያማ እስኪቃረብ ድረስ እስኪቃረብ ድረስ አላህ ስብሓነሁ ወተዓላ ይረዳቸዋል። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሀዲስ ላይ እንዳብራሩት ኢላ ቅያሚ ሰዓ እስከ ሰዓቲቱ መቆሚያ ድረስ ማለት ነው። ያው ላ ቁርቢ ቅያም ሰዓ ነው እንጂ ቅያም ሰዓ ድረስ መጨረሻ ላይ አይደለም። ምክንያቱም ሙሚኖች ከዛ በፊት ያልቃሉና ነው። ቅያሙ ሰዓ እስከተቃረበ ድረስ ማለት ነው። አህል ሱና ወል ጀማዓ አሉ የአህል ሱና ወልጀማ ይሄ በደል ይሉታል። የምኑ ኢዕቲቃድ አልፊርቀት ናጂያ የፍርቀት ናጂያ ኢዕቲቃድ እምነት ነው ብለናል። አህል ሱና ሲሉ የአህል ሱና ያኛውን ተክቶ የመጣ ንግግር ነው። ኢዕቲቃዱ ፍርቀት ናጂያ ፍርቀት ናጂያ ቢባል አንድ ነው። አህል ሱና ወልጀማዓ ሰለፍያ ይሄ ሁሉ አንድ ነው። አህል ሱና የተባሉት እንግዲህ እነሱ በነቢዩ አለይሂ ሰላቱ ወሰላም ሱና መንገድ ላይ ስላሉ ነው። ወልጀማዓ ጀማዓ የተባሉት ደግሞ በዚሁ ላይ በነቢዩ መንገድ ላይ አለይሂ ሰላቱ ወሰላም የተሰበሰቡ በመሆናቸው ነው። ወሁወ እሱ እንግዲህ አልኢማኑ ቢላህ በአላህ ማመን ነው። በአላህ ማመን ሲባል መጀመሪያ አላህ ስብሓነሁ ወተዓላ አለ ብሎ ሊያምን ይገባዋል አንድ ሰው ከዛም በኋላ አላህ ስብሓነ ወተዓላ ሰማይና ምድርን የፈጠረ ካሊቅ ብቸኛ ፈጣሪ መሆኑን ሊያምን ይገባዋል። ነገሮችን የሚያስተናብር ብቸኛ አምላክ መሆኑንም ሊያምን ይገባዋል። ከዛም በኋላ አምልኮ ሁሉ ደግሞ ለአላህ ስብሓነ ወተዓላ ብቻ የሚገባ መሆኑን ሊያምን ይገባዋል። ኡሉህያውን ማለት ነው። ከዛም አስማ ወስፋት እዚህ ውስጥ ይካተታል። እንግዲህ ይህንን የሚመለከት ኪታብ ስለሆነ አስማና ሲፋቶችን የሚመለከት ስለሆነ ወደኋላ በዝርዝር እናየዋለን። ወመላይከቲሂ በመላይኮችም ማመን ነው። መላይኮች በመላይኮች ማመን ሲባል እዚህ ላይ ጥቅል የሆነው ነገር ነው የሚፈልገው ያም መላይኮች አሉ የአላህ ስብሓነሁ ወተዓላ ባሮች ናቸው። ላ ያዕሱን አላህ ማ አመረሁም ወየፍዓሉነ ማ ዩእመሩን አላህ ስብሓነሁ ወተዓላን አያምፁም፣ ያዘዛቸውን ይፈጽማሉ የሚለው ጥቅል የሆነ እምነትን እንይዛለን። ከዛም እውቀት እየሰፋ ሲመጣ ዝርዝር ነገሮችን የማመን ግዴታ ይሆንብናል። ወኩቱብሂ በመጽሐፍቶችም ማመን ነው። እንደዚህ መጽሐፍቶች ማመን ሲባል በዝርዝር የምናምነው በአሁኑ ሰዓት እያንዳንዱን ነገር ልናምንበት ግዴታ የሚጣልብን ቁርአን ብቻ ነው። ከዚህ በፊት የነበሩ መጽሐፍት ግን መወረዳቸውን እናምናለን እንጂ እያንዳንዱ ነገር በዝርዝር ልናምነው ግዴታ አይደለም። ምክንያቱም በነበሩበት ሁኔታ ላይ አይደለም። አሁን ያሉትም ተሰርዘው ተደልዘው ከነበራቸው ቅርጽ ወጥተው ሌላ ነገር ውስጥ ገብተው እናገኛቸዋለንና ደግሞም ተሽረዋል በቁርአን ወሩሱልህ በመልእክተኞቹም ማመን ነው። በመልእክተኞቹም ማመን ነው። ስማቸው የተጠቀሳለ ያልተጠቀሳለ፣ በተጠቀሱትም ባልተጠቀሱትም ሳንለያይ ሁሉንም እናምንባቸዋለን ከአላህ ስብሓነ ወተዓላ የተላኩ በመሆናቸው ወልባዕስ በመቀስቀስም እንደዚሁ እናምናለን። ባዕደል መውቲ ከሞት በኋላ መቀስቀስም እንዳለ እናምናለን። ጠይብ ከሞት በኋላ መቀስቀስ የሚባሉ ነገሮች እንግዲህ አሁን ጥቅል የሆነ ነገር መጀመሪያ ያምናል አንድ ሰው ባዕት ማለት ነው መቀስቀስ እንዳለ ሰው የሰው ልጅ ከሞተ በኋላ ከቀብሩ ተቀስቅሶ ዋጋውን እንደሚያገኝ ማመን አለበት። ከዛም በኋላ ይህንን ካመነ ጥቅል የሆነውን ነገር ካመነ በኋላ ዝርዝር ነገሮች ቁርአንና ሐዲስ ላይ የመጡ አሉ። ስለ ጀሃነም፣ ስለ ጀነት፣ ስለ ጀነት ሰዎች ስለ ጀሃነም ሰዎች እያንዳንዱን ነገር ሊያምንበት ይገባል አልኢማኑ ብልቀደሪ ኸይሪህ ወሸርህ ነው አሁንም በቀደር ማመን ነው ኸይሩም ሸሩም ከአላህ ስብሓነ ወተዓላ እየመጣ ነው ብሎ ማመን ሸር ሲባል ግን እዚህ ላይ ሸር ቢኒስበት ኢለይና እኛ ጋር ሲመጣ ከኛ አንጻር መጥፎ ሆኖ የሚታየን ነገር ነው። ለምሳሌ በሽታ አለ፣ ሞት አለ። ከኛ አንጻር ስናየው ይሄ ነገር መጥፎ ነገር ነው። ነገር ግን አላህ سبحانه وتعالى ይህንን ነገር መፈጸሙ ትክክለኛና ጥሩ ነገር ነው። ከኛ አንጻር ሲታይ ግን መጥፎ እና ጥሩ ያልሆነ ሊባል ይችላል። ብቻ ይህንን ሁሉ ግን ሁሉም ነገር ከአላህ ስብሓነሁ ወተዓላ የመጣ መሆኑን እናምናለን። ስለ ቀደርም ወደኋላ ሰፋ አድርገው ያመጡታል። ከዛም ምን አሉ? ይህንን ካሉ በኋላ ወሚነል ኢማኒ ከኢማን ውስጥ ነው አሉ። ጠይብ እንደ መግቢያ እዚሁ ብናቆሙ ይሻላል ይመስለኛል። ቀጣይ ላይ ኢንሻአላህ ሰፋ ያለ ነገር ስለሚያስፈልገው ይሄኛው ማለት ነው ተሕሪፍና ተዕጢን ምናምን የሚለው ነገር ከዛ ቀጣይ ላይ ከዛ እንጀምራለን። ወላሁ ተዓላ አዕለም። صلى اللهم على نبينا محمد وعلى آله وصحبه أجمعين